ስትወፋ አንሃ ዘውጁሃ ባለ የሞተበት አራት ያካትታል። ይህ ያካትታል። ሀዳ ይህ ባሎቻቸው የሚሞቱባቸው ወለዴነ እነዛ የተወፈውነ ሚንኩም ከእናንተ የሚሞቱ ከእናንተ ከሙስሊም ወንዶች የሚሞቱ ወየዘሩነ ትተው የሚሞቱ አዝዋጅን ሚስቶቻቸውን ትተው የሞቱ የተረበስነ ሚስቶች ይቆያሉ፣ ይቀመጣሉ ለአንፉሲህና አርባዓት አሽሁር ወአሽራ አራት ወር ከአስር ቀን ይቆያሉ። ሌላ ባል እስከማያገቡበት ሰዓት የሰጠት ግድ መኖር አለበት ይዛል። እዚህ በአራት ወር ከአስር ቀን ውስጥ መታጨትም የለም አይቻልም። መለባበስም የለም፣ ማጌጥም የለም፣ መዋብ የለም። እናዋለን ፈሃዛ የአራት ወር ከአስር ቀን የተናወሉ ይይዛል አልመድኹል ቢሃ በግንኙነት የተጀመረች ወገይሪሃ ሌላይቱንም ይይዛል ወሰገይረቱ ወልከቢራ ትንሿንም ትልቋንም ያካትታል። የግድ አብረው የኖሩ ብዙ ዓመታት ያሳለፉ አይባልም። አሁን አገባች፣ ውጭ ውጭ ሀገር ነበር ያለው፣ ሳዑዲ ነበር ያለው፣ አገባች። እሷ ኢትዮጵያ ያለች አገባት። ባገባት በሳምንቷ ሞተች። እሱ ሞተን ሞተ። ምን ያክል ትቆጥራለች? ሌላ ባል ለማግባት አተገናኙ ማሳይ እንበል ምን ያክል ትቆያለች? አራት ወር ከአስር ቀን የተናውሉን መድኹል ቢሃ ግንኙነት የተደረገችውም ወገይሪሃ ግንኙነት ያልተደረገችውን ያካትታል። በግንኙነት ህይወታቸውን የጀመሩም ያልጀመሩ ተጋብተው አባቷ ጋር ልትሆን ትችላለች። ተጋብተው ምንም ነገር የጀመሩት ነገር የለም። ባሏ ቢሞት አራት ወር ከአስር ቀን ትቆያለች ሌላ ባል እስከምታገባ ግን በህይወት ቢፈታት አገባትና ግንኙነት ሳያደርጉ ፈታሁ ሲላት ዒዳ አለባት ዒዳ የለባትም። ፈቷት ከሆነ አገባትና ግንኙነት ሳይጀምሩ በቃ ፈትቼሻለሁ አለ። እዛው ሳዑዲ እያለ ኢትዮጵያ ያለችውን አገባ። እዛው እያለ ፈታት። ምን ሆነ ማለት ነው? እጃ ተቆጥራለች። አትቆጥርም። ወዲያውኑ ባል ማግባት ትችላለች ማለት ነው። ይህ ግን ባሏ የሞተባት የሚለው ውስጥ ፈሃዛ አሁን የቀራ ነው አያ የተናወል ያካትታል። አልመድኩል ቢሃ የተገባባትን የተገባባት ማለት ግንኙነት የጀመረችውን ወገይሪሃ ሌላዋንም ያካትታል። ወሰጊረቲ ህፃንም ልጅ ብትሆን ትገባለች። ወልከቢራ ትልቅ ማዛውንትም ሴት ሲሆኑ ይገባሉ። እዳ የግድ ይቆጥራሉ። ሌላ ባል ባያቱ ሰማንያ አምስት ዓመት አዛውንት ትልቅ ባላ ባሏ የሰማንያ የዘጠና ዓመት አዛውንት ቢኖር አያት ናቸው አይቆጥሩም አይባልም። እዳ ይቆጥራሉ። ሌላ ባል ለክብር ያገባሉ። ችግር የለም እ فهذا يتناول فهذا فهذا يثبت يتناول المدخل بها مدخل بها ምንድን ያልኩት ግንኙነት የተደረገችውንም ያካትታል። ወገይሪሃ ግንኙነት ያልተደረገችውንም ያካትታል። ባሏቸው ሲሞት አራት ወር ከአስር ቀን ይቆጥራሉ ማለት ነው። ወሰገይረቲ ህፃንንም ወልከቢራ ትልቋም አዛውንት ባላቸው ከሞተባቸው እንደዚህ ትንሽ ልጅ አምስት ዓመት የስድስት ዓመት ልጅ ቢድራት አንድ ሰው ባሏ ጋር ሞተ ባሏ ከሞተ ያችን ቃል ልጅ እዳ ትቆጥራለች ሌላ ጋር ለማግባት ማለት ነው። አራት ወር ካስት ይቆያል። ሁሉንም እነዚህን ያካትታል። ከሀዛ ይህ ባሏ የሞተባት አራት ወር ከአስር ቀን ትቆያ ላይ አያ ያካትታል አልመድኹል ቢሃ እምነት የተደረገችውንም ወገይሪሃ ያልተደረገችውንም ወሰገይራ ትንሿንም ወልከቢራ ትልቁን ወላ ተድኹሉ ፊህ ልሐሚሉ እርጉዝ ግን አትገባም አራት ወር ከአስር ቀን የሚለውት እርጉዝ ግን አትገባም ሊአናሃ ምክንያቱም እርጉዝ خرجت ወጥታለች በኤክሰፕሽናል የቀውልህ ተዓላ በሚለው ቃሉ ትወጣለች ወለዚነ ዩተወፈውነ ሚንኩም የዘሩን አዝዋጅን የፈረበትን በአንፍሲም አርባዕተ አሽሩ ወአስራ ነው አይደል ያለው እነዚህ ሲቀሩ ማለት ነው። እርጉዝ ሴቶች ሲቀሩ ባሎች ናቸው የሞተባቸው አራት ወር ከአስር ቀን የቆዩ ሲባል እርጉዝ ያልሆኑት ማለት ነው። ሊአናሃ እርጉዝ ኸረጀት ቢቀውሊህ ተዓላ በሚለው ቃል በኢሰብስ ማለወጥታለች ወኡላት አልአህማሊ እርጉዞች ነፍሰ ጡሮች አጀሉሁነ ዒዳቸው የዒዳቸው እድሜ አየባዕነ ሊወልዱ ነው። ሐምለሁነ እርግዝናቸውን ሊወልዱ ልጅ መውለዳቸው በቂ እድሜ ማንኛው ሊቆይ ይችላል። እርግዝናው አንድ ወር ሁለት ወር እኮ ከሆናት ገና ብዙ ወራት የምትቆይ ማለት ግማሽ ዑለማዎች ደግሞ አቅፈር ይሁናል ከሁለቱ እድሜ አጠር ያለውን ትፍጠር ይላል ይላሉ። ወላኪን ሀዳ በሐዲስ ሙአየድ ስለሆነ አይሄድም። ከሁለቱ እድሜ አጠር ያለውን ትፍጠር ለሷ ታዝኖ ማለት ነው። አራት ወር ከአስር ቀን ወይም ደግሞ በእርግዝና እርጉዝ ሴት ከሁለቱ ቀድሞ በሚደርሰው ትፍጠራል። የአጋጣሚ በተፈታች በሶስት ወሯ ብትወልድ በየትኛው ኢዳ ያልቃል ማለት ነው? በእርግዝና በመውለድ ሲፈታት የሁለት ወር ልጅ ከሆነች አምስት ወር ስድስት ወር ልቆይ ነው ገና። ስለዚህ በየትኛው ትቁጠር? በወር ትቁጠር ሊሉ አጠር ባለው ማለት ነው። ላ አይደለም። ይሄ ሀዳ ሙአይድ ብል ሀዲ ሐዲሱን ሰላለ ኤክሰፕሽናል ይወጣል ይገናኛል። ወላቱል አህማል እርጉዞች እርጉዝ ወላትን አህማል እርጉዝ ሴቶች አጀሉሁነ እድሜያቸው አየባዕነ እድሜያቸው የኢዳቸው እድሜ አየባዕነ ሐምለሁነ እርግዝናቸውን መውለዳቸው ነው ብሏል። ሁሉንም ያካትታል። እርጉዝ ሴቶች እርጉዝ ሴቶች ሁሉንም የሚያካትታል። ባላቸው የሞተባቸው ያልሞተባቸው የሚከሰቱትን ያካትታል። ኢንተሃ እዚህ ይጠናቀቃል። ሚነል አልሁድ ለበውል ነብያዊ መመሪያ ከሚለው ኪታብ ላይ እየተወሰደን ወደ ብነ ቀይም አምስተኛ ቮሊም ከአምስት መቶ እስከ አምስት ድረስ ጠቅሰውታል። አጠብዓት ሙሐቀባ ይህ ሙሐቀቅ የተደረገው ጠብዓ ላይ ነው። ህትመት ማለት በጣም ሙሐቀቅ የተደረገው ነው። ስህተትን እርማት ሙሐቀቃ ማለት የታረመ ማለት ነው። የታረመው ኪታብ ተሐቂቅ ይደረጋሉ ኪታቦች ቡሉገል መራም ከፈይሰፋቸውን ተሐቂቅ ይደረጋሉ። ሀዲሶቹ ማን እንዳወራቸው ምን እንደተደረገ ቀመር መሐበት ገና አልተደረገች ማለት አይነት ገባችኋል እ በምትቆጥር ሴት ላይ እርሚውም የሆኑ ነገሮችን እንቀራለን። ዕዳ ቆጣሪ ባሏ ሞቶባት ወይ ባሏ ፈቷል ባሏ ከሞተባት ዒዳዋ የሚወሰነው እርጉዝ ከሆነች በእርግዝና መውለድ፣ እርጉዝ ካልሆነች አራት ወር ከአስር ቀን ባሏ የፈታት ባሏ የፈታት እርጉዝ ከሆነች እርግዝናዋን በመውለድ እርጉዝ ካልሆነች ደግሞ ሀይድ ታያለች ወይስ ታታይ የምንላታለን። ሀይድ ያለው ካለች ሶስት ሀይድ ታያለች ባሏ ከሞተ ባሏ ከፈታት በኋላ ወይም ደግሞ ሶስት ወር ሀይድ ማታይ ከሆነ ለህፃንነትና ትልቅ አዛውንት ሆና ሊመስል በቃ ይሄ هذا هو الحكم المحقق አራቱ አድርገውታል ቁጭ አድርገውልናል هذا مستنبط من الكتاب والسنة ከሐዲስ ከቁርአን ተቀንጭቦ የመጣ ነው በጣም ያዙት በጥሩ ሁኔታ ነው ያቀረቡት ما يحرم في حق المعتدة ዕዳ በምትቆጥር ሴት ላይ እርም የሚሆን ነገር እንመልከት حكم خطبتها حكم خطبتها የማጨት ሁክም በዚህ ዕዳ በምትቆጥር ሴት ላይ መታጨቷ ሁክሙ ምንድን ነው? አለች። ይሄ እንደማለት المعتدة الرجعية المعتدة እዳ ቆጣሪ አረጅዕያ ባሏ ሊመልሳት የምትችል እዳ ቆጣሪ تحرم خطبتها ማጨቱ እርም ነው። تصريحا በግልጽም ይሁን ወተዕሪበን በአሽሙርም ይሁን በተዕሪብም ይሁን በተፍሪሕ አይቻል ማጨት ምን የሆነች እዳ ቆጣሪ እዳ ቆጣሪ በስንት አይነት ትከፈላለች? እዳ የሚቆጥሩ አራት አይነት የእጅ አቆጣጠር አይተናል። በቃ ነገም ይጠይቃቸዋል ኢንሻአላህ። አራቱ የእዳ አቆጣጠር አይነቶችን ይጠይቃቸዋል። እንደገና ደግሞ እጅ አቆጣጠር ዕደተል ረጂዕያ ዕደተን ገይረ ረጂዕያ ትላላችሁ። ረጂዕያ ባሏ ሊመልሳት የሚበቃ ገይረ ረጂዕያ ባሏ ሊመልሳት የማይበቃ ባሏ ሊመልሳት የሚበቃ ስንት ጊዜ ተፈታች ናት ብለናል። ባሏ ሊመልሳት የሚበቃ እጇ ነው አንድ ጊዜ ወይ ሁለት ጊዜ የተፈታች ማለት ነው። ሶስት ጊዜ የተፈታች ባባል መነሳት ይችላል አይችልም። በዕዳ ውስጥ እንኳን ብትሆን አይችልም። በዕዳ ውስጥ እንኳን ብትሆን አይችልም። ባሏ አንድ ጊዜ ፈቷትን ፈታሁን ካላት እርጉዝ ናት እንበል። እርግዝ ዕዳዋ የሚያልቀው መቼ ነው? እስከምትወልድ ማለት እስከምትወልድበት ሰዓት ድረስ ጠብቆ መልሽሻለሁ ማለት ይችላል። አንድ ወይም ደግሞ እርጉዝ አይደለችም ሀይድ ነው የምታየው በሁለተኛው በሶስተኛው ኃይል ከመጥራቷ በፊት መልሻለሁ ማለት ይችላል። በወር ነው የምትቆጥረው። ሶስት ወር ከመጠናቀቁ በፊት መመለስ ይችላል። አንድ ጊዜ ፈታ፣ ሁለት ጊዜ ፈታ፣ ሶስት ጊዜ ፈታ ግን መመለስ አይችልም። እድዋ ሳያልቅም እድዋ ቢያልቅም ቢያልቅም ባያልቅም አይችልም። ከዛም በኋላ ሌላ ባል አግኝታለች። አታተም ሳዶን ገን አይቷ አንድ ጊዜ ፈታትና ሶስት ወር ነበር የምቆጥረው ወይ ሶስት ሀይድ ነበር የምታየው ወይ እርጉዝና እርግዝና ወስደ ሀይዱ ከተጠናቀቀ በኋላ ሶስተኛው ሀይድ ካለቀ በኋላ ወይም ደግሞ ሶስት ወር ከተጠናቀቀ በኋላ ወይ እርጉዝና ከወለደች በኋላ አልቆለታል። ምንድነው የሚያደርገው? እንደገና አዲስ ነው የሚሰራው። ግን ማግባት ይችላል። ጊዜው ከመጠናቀቁ በፊት ግን መልሼሻለሁ ብቻ እሱን አረፍተ ነገር ብቻ ነው የሚናገር። መልሼሻለሁ እዚህ እያ እ ችግር የለም። አንድ ጊዜ ነው ሁለት ጊዜ ነው የተፈታችሁ ወይ ሶስት ጊዜ ነገር አንድ ጊዜ ነው የተፈታችሁ። እድዋ ካለቀ በኋላ መልሶ ያገባታል። ችግር የለም። እንደገና ወልያ ተጠይቆ ሁለት ምስክሮች መጥተው ያገባታል። ጋብቻ እንደገና ሰርግ ይካሄዳል። እድዋ ካለቀ በኋላ ከሆነ አንድ ጊዜ ፈታትም እድዋ ካለቀ በኋላ ከፈለገ ማግባት አዲስ ነው የሚያገባው። አልገባችሁም ይሄ ነው? ሁለት ጊዜ ፈታትንም እንደዚሁ እጇ እስከሚያልቅ ድረስ ዝም ብሎ ጠብቆ ጠብቆ ኋላ ነዳ ማነሳት ለመልሰች እጃዬ እኮ አለቀ፣ ትናንትና አለቀ አለች። አለቀ፣ በቃ አዲስ እንደገና ፕሮሰስ ጀምር ማለት ነው። ዝም ማግባት ይችላል። ሶስት ጊዜ የፈታትን ግን እጇዋ ቢያልቅም እጇዋ ባያልቅም ማግባት አይችልም። ሌላ ባል ካጣጥላ አለቀ፣ በቃ ብዙ ሰው ይግልጽ ረጅዕያና ገይረ ረጅዕያ ብላችሁ ትይዛላችሁ። ኪታቡ ረጃዓት የሚል ራሱን የቻለ ዳብ አልኩቱብ ልሙጠዋል في البلوغ ሶስት ጊዜ ሀይድ አይል በሀይድ ውስጥ ሆነ ምን ይሻለው ማለት አለ። በሀይድ ውስጥ መስፋት ነው እንጂ ክልክል የሚሆነው በሀይድ ውስጥ መልሼ ሳለሁ ማለት ለመእዘን ሴት ነብዩ አለይሂ ሰላቱ ወሰላም ለአብደላህ ብን ዑመር አዘውታል። አልገባችሁም እንዴ? ዒደተ ረጅዕያና ዒደተል ባኢና ይባላል። ዒደተ ረጅዕያ እሺ፣ ዒደተ ረጅዕያ ስንት ጊዜ ተፈታች ነው ያለው? አንድ ጊዜ ተፈታች። ዒዳ የምትቆጥር ቁጥር ዒዳዋ ያላለቀ ማለት ነው። ረጅዕያ ማለት ነው። ዒዳዋ አላለቀ። ዒዳዋ ካለቀ በኋላ ምንድን ነው ተባባሉ? እንደገና እሺ ልንገርህ መሐመድ ሰይድ አህመድን አይደለም ልንገርህ ስማ አገባህ ፈታሃል አገባሃትና አንድ ጊዜ በቃ ፈትቻለሁ አለ። ፈታሃል ስንት ሀይድ ማየት ነበረባት ሶስት ሀይድ ታያለች እዚህ መካከል ሶስቱ ሀይድ ከመጠናቀቁ በፊት መልሼሻለሁ ማለት ትችላለህ ተስማምታችሁ አይ ይሻለናል ኑሮሽ ይሻልሻል ነይ አልካት እሺ ካለችና ከተስማማ ምን ማለት ብቻ ነው? ትንሽ አለ ብቻ ነው። አባት ጋር አይሄድ፣ እናት አትጠየቅ፣ አፈር ግዴታ አይሄድ፣ የትም ሳት መልሼሻለሁ። ነዳ ማለት ከኒካው በሚወርድበት ሰዓት ሁለታችን የምትለድሙ ልትጠቀሱ ትችላላችሁ። አንድ ሀይዳ ስንት ሀይዳ አየሽ ትላታለ። ሶስት ሀይዳ አልደረስኩም፣ ሁለት ነው አየሁ። ይህ አማና በማን ላይ ያለ ሸክም ነው? በእሷ ላይ የአጋጣሚ አንተን ፈልጋ ተንገብግባ ሶስት ሀይድ ካየች በኋላ ገና ሁለት ነው ካለ እሷ ነው አደረ ያ እሷ አላህም አደራ ጥሩ። ስለዚህ ትመልሳታለህ ማለት ነው። ግን ትጠይቃት ሶስቱም ሀይድ እኮ ተጠናቀቀ፣ አለቀ። አዎ አለቀ። ምመልስሽ ፈልጌ ነበር። በቃ እንደገና አዲስ ሁኔታ ነው ምሳ ስንት ጊዜ ፈታሃት? አንድ ጊዜ ፈታሃት፣ ሁለት ጊዜ ፈታሃት፣ እንደዚህ ሶስት ጊዜ ከፈታሃት ግን አለ አንተ አይደለችም ሌላ ባል አግብታ መምጣት አለበት። ሀታ ተንኪሐ ዘውጀን ገይረሁ ነው የሚለው ቁርአን። ሌላ ባል ካታገባ ማግባት አይቻልም። ሶስት ጊዜ ተፈታኝ በዕዳም ውስጥ ሆና አዎ ከዕዳም ውስጥ ሆና በዕዳም ውስጥ ሆናም አይቻልም። ተገበረን አንድ ጊዜ ፈታሃት ወይ ሁለት ጊዜ ፈታሃት እንዴ በዕዳ ውስጥ ሆና መልሼሻለሁ። ዕዳዋ ካለቀ በኋላ ደግሞ ባሪስታ ማለት አሁን ይቀር ጋብተልኝ ይከበችዋል እጇ ካለቀ በኋላ ስንት ጊዜ ተፈታች? አንድ ጊዜ ወይም ሁል ጊዜ ተፈታች። እጇ ካለቀ በኋላ አዲስ ሲጋቡ ሁለት ናት ሁለት ናት። አዎ አብረው የሚኖሩት በሁለት ይሄ ኺላፉን በይነል ዑለማ ጥቅት ሁለት አብረው ይኖራሉ። ተጠንቅቆ መቆየት አለበት። ሁለት ጊዜ ከፈታት ደግሞ አንድ ናት አይደል የምትቀረው? ይሄ በጣም ጥንቃቄ ማድረግ አለበት። አንድ አይን ያለው ምን ይባላል? አፈራ ይጫወት ይባላል። በጣም ጥንቃቄ አልሙዕተደቱ ረጅዕያ አልሙዕተዳ እዳ ቆጣሪ አረጅዕያ የምትመለሰው እዳ ቆጣሪ የመልሷት የምትበቃ ማለት ነው። በሚስት ሁክም ስር ነው ያለች። በሚስትነት በትዳር ዓለም ውስጥ ነው ያለችው። እዳዋ እስከሚያልቅ ድረስ ቀለብ አላት፣ ጌት አላት፣ እዛው የምትቀመጠው ምን አጀብ አጋጣሚ ግንኙነት ብቻ አይችሉም። ግንኙነት ከፈለገና ከፈለገች ምን ማድረግ ነው መልሼሻለሁ። ይህን ማድረግ አለባቸው። ለዚህም ነው ምክንያቱም በሱ ሁክም ስር ስለሆነ ያለችው ተጸጽተው በስራቸው በፊቱ ወደ ትዳሩ ዓለም እንዲመለሱ ነው። እስላም ይህንን ያደረገው እንዲነድን ነው። አልሙዕተደቱ ረጃኢያ እዳ ቆጣሪ ልትመለስ የምትችል እዳ ቆጣሪ ተህሩሙ ሐራም ነው። ኹጥበቱሃ ማጨት ሐራም ነው። ማጨት ሐራም ነው። ተስሪሐን በግልጽ ማረፍተ ነገር ወተዕሪዷን አሽሙር አንተ ሌላ ፈቷት ሌላ ባል ፈቷት አንተ ትዳር ትፈልጋለህ ልታገባት ትቷል ያችን ልጅ ማለት ነው። ሌላ ይፈታበት ምንድነው የምትጠይቀው? እጇ አልቋል አላለቀም። በእጇ ውስጥ ከሆነች ምን ማድረግ አይቻልም? ማጥፋት አይቻልም። ከግብጽ ማገባሻለሁ ማለት አይቻልም። አንቺ እኮ ፈላጊሽ ብዙ ነው ብሎ ደግሞ አሽሙር መናገርም አይቻልም። እኔም ራሱ እኮ ማለት ዳዳሩ ማለትም አይፈቀድም። የሌላ ሰው ዒዳ ቆጣሪ ከሆነች ዒዳዋ ግን በሶስት የተፈታች ከሆነች ትችላለች። ታሪፍ ማለት ረጅዕያ ከሆነች ግን ማጠፍ አይቻልም። ለምን ለምን ገና በዛንኛው ሁክም ስር ነው ያለችው። ሊመልሳት ይችላል። አንድ ቀን ሲቀረው አንድ ሰዓት ሲቀረው ራሱ መመለስ ይችላል። እሱ ሁክም ነው ያለችው በመጀመሪያ ባሏ ሁክም ስር ስለሆነ ያለችው ሳህሩኑ ሐራም ነው። ኹጥበቱሃ ማጨት ክልክል ነው። ተስሪሐን በግልጽ አረፍተ ነገርም ወተዕሪበን በአሽሙርም ሊአነሃ ምክንያቱም የሁክም ዘውጃት በሚስትነት ውስጥ ነው ያለችውና ፈላ የጁዙ አይቻልም። በሚስትነት ሁክም ስር ነው ያለችው። በሚስትነት ሁክም ነው ያለችው በመጀመሪያ በፈታት ባሏ ስር እደው አስከሚያለች فلا يجوز አይበቃም ለአሐድ ለአንድም ሰው አይበቃም አይሁባ ሊያጫት አይበቃለትም لأنها ምክንያቱም ይስጭት ማዛለት አልተወገደችም في عصمة زوجها በባሏ ጥበቃ ስር ነው ያለችው في عصمة زوجها الأول በፈታት ባሏ ጥበቃ ስር ነው ያለችው ድንገት መልሼሻለሁ ማለት ይችላል ስለዚህ ማባባት አይፈቀድም ማለት ነው ይላል ለማስቆርጥ ይሄ ግልጽ ነው። ሁክመ ረጅዕያ ዒደ አልሙዕተደቱ ረጅዕያ ትባላለች። ገብቷችኋል አይደል? ግልጽ ነው። አልሙዕተደቱ ገይረ ረጅዕያ ውስጥ ገባች። ረጅዕያ ካልገባች ገይረ ረጅዕያ ይገባል። አልሙዕተደቱ እጅ አቆጣሪ ገይረ ረጅዕያ መመለሱ የማት የማትበቃ ሊመልሷት ህጋዊ ያልሆነች ረጅዕያ እንትን ሙዕተዳ ተሕሩሙ ሐራም ነው። ኹጥበቱሃ እሷን ማጨት ሐራም ነው። ተስሪሐን በግልጽ ሐራም ነው። በግልጽ ላግባሽ ብሎ መጠየቅ ክልክል ነው። በአሽሙር ሲቀር፣ በአሽሙር ግን ዙሪያ ዙሪያውን ማለት ችግር የለም። ለምን እጃዋ ከቆጠረች በኋላ ለማንም አትሆንም፣ ለባሏ አትሆንም። ባሏ ሶስት ጊዜ ፈቷታል፣ አልቆለታል። ያንኛው ባሏ ስለማይገልጽ በቃ አኮ ብለን አይባልም። ግን አንድ ሁክም አለ። አንድ ነገር ብቻ እንገደባለን። ምን በግልጽ መጠየቅ አይቻልም። እኔ ላገባ አስፈልጋለሁ ወረታ ለመቅደም እንደዛ መሮጥ አይቻልም አይቻልም በግልጽ አይቻልም ለምን አንደኛ ለአለሁ ይህ ሰው ወይ ሀብታም ይሆናል ወይ አሊም ይሆናል ወይ ዳዒ ይሆናል ወይ ታዋቂ ሰው ይሆናል ወይ የሆነ ነገር ይሆናል እድዋ ካል ጨርሻለሁ እኮ እዳ ልትል ትችላለህ ጥሩ አይደለም ፈአሪፍ ግን አንቺ እዳ ከጨረስ ፈላጊሽ ሙት ነው እንዳ አንቺ ፈላጊ በጣም ብዙ ነው እያለ ዙሪያ ዙሪያውን እያለ አልሙዕተደቱ ገይረ ረጅዕያ ረጅዕያ ያልሆነችው እጃ ቆጣሪ ተህርሙ ሐራም ነው። ኹጥበቷ ማጨቱ ክልክል ነው። ተስሪሐን በግልጽ ማጨት ክልክል ነው። ላታሪበን ላታሪበን ማለት ነው። አሽሙቅ ተዓላ አላህ ብሏል። ወላ ጁናሃ ችግር የለም አለይኩም በእናንተ ላይ ችግር የለም ፊማ አረብቱም ቢህ በምታሸሙሩት ምን ሒጥበት ኒሳ ሴቶችን ለማጨት የምታሸሙሩት ችግር የለም አሽሙር መናገር ብሏል አላህ። ምን አይነቱ ሐሰት ነው ብለናል? ፊማ አረብቱም በአሽሙር የምትናገሩት ምን ኒሳ ሴቶችን ለማጨት የምታሸሙሩት ነገር ወንጀል አይሆንባችሁም ብሏል አላህ። አሽሙር ብትናገሩ ክልክል አይሆንባችሁም ብሏል አላህ። ዒዳ ቆጣሪ ምን አይነት ዒዳ ቆጣሪ ገይረ ረጅዕያ የሆነች ገይረ ረጅዕያ ማለት ምንድን ገይረ ረጅዕያ ማለት ምንድን ወተስሪሑ ተስሪሕ ማለት እጠይቃችኋል። ረጅዕያና ገይረ ረጅዕያ ማን ባባይ ከምን ገይረ ረጅዕያ ውስጥ ነው የምትገባው እንኳን እሱም አሁን ታመልኩ ትክክል ነው። እውነቱን ለሁሉም እኮ ጥያቄው ትክክል ነው ነው አሁን እኔ ስለተናገርኩት ገረማችሁ እንጂ ረጅዕያው ትግባ ጋር ረጅዕያው ትግባ ጋር ሆሮ አለ ትክክል አሁን እዚህ ጋር ረጅዕያ ነው ሶስት ጊዜ ተፈታ ገይረ ረጅዕያ ትባላለች። ባሏ ሊመልሳት አይችልም። ይገዋታል ይተዋል ታላለቀ መመለስ አይችልም። አንድ ጊዜ ሰጣት። ከዛ አሁንም ሁለተኛ ሰጣት። ሶስተኛ ሰጣት። እጇ ካልቅጣት ሲጠቀም አይችልም። ሶስት ጊዜ ከፈታ በኋላ በእጇም ውስጥ መመለስ አይችልም። እጇ ካለቀም በኋላ ማለት አልቆላለ ሌላ ባላጅ ካልመጣ ነው የሚባል ነው እውነቱ። ምን እንዳለ ታውቃላችሁ? ሙሐሊል የሚባል አለ። ሙሐሊል ሙሐሊል ማለት ሐላል አድጋጊ ማለት ነው። እዚህ አሁን ያልኩት ከማን የጠየቀው ጥያቄ አለ እንትን ነው የዑለማዎች የተለያየ እንትን ስላለበት ስላፋኝ ሶስት ጊዜ ሶስት ጊዜ ሚስቱን ከፈታች በኋላ ረጅዕያ ትሆናለች አትሆንም አትሆንም አትመለስም ሊመልሳት አይችልም ሶስት ጊዜ ከፈታች በኋላ መመለስ አይችልም ይላሉ ረጅዕያ ትሆንለት ግማሽ ደግሞ ዒዳዋ ከማለቁ ካለቀ በኋላ ነው እንጂ ማግባት የማይችለው ዒዳዋ ውስጥ እያለች መመለስ ይቻላል ይላሉ ኺላፍ እና እሱ የሚለው ምንድን ነው የጠየቀው ጥያቄ አንድ ሴት ሶስት ጊዜ ከተፈታች በኋላ ሰውየው ፈታት ሶስት ጊዜ ፈለገችው እሱ ጋር መመለስ የግድ እሱ ጋር መመለስ አይበቃላት ማለት አይቻልም። ምን እስከምታደርግ ድረስ አታታኝ ከያዘው ግን ሌላ ባል ሳታገባ ከመጀመሪያ ባሏ ጋር አትመለስም። ሶስት ጊዜ ከፈታት አልቋል አልቋል። ምን ያደርጋል መሰላችሁ? ምን ሙሐሊልም ይባላል። ሀገራችን ላይ የሚሰራ ነገር ነው። ወላሂ ወአ መውጁድ እንጂ ሁሉ ቀሪያ ያለ ነው። ምን ያደርጋሉ? እከሌት ሶስት ጊዜ ፈትቻታለሁ ሚስቴ ነበረች። አንተ አንድ ቀን አግባልኝና ፍታልኝ። መሐልል ይሄ ሸሪዓው ላይ መሐልል ወላኪን ለዓለ ነብዩ ሰለላሁ ዐለይሂ ወሰለም አልሙሐልለ ወልሙሐለለ ለሁ ሐዲስ ሙሐልሉንም ሐላል የሚደረግለትንም ሁለቱንም ረግመዋል ነብዩ ዐለይሂ ሰላም ስልኩም ያገባትና አንድ ሰው ለድንገት ማን ነው ለምንድን ነው የሚያገባት ለራሱ ለትዳር ሊይዛት አይደለም ለዛኛው ባል ኋላ ይፈታል ሌላ ባል አግብታ መጣች እንድባል አንድ ቀን አብሯት ያደርና በማግስቱ ይፈታታል። የመጀመሪያ ባሏ ጋር ትሄዳለች ማለት እጇን ቆጥራ እጇን ከጨረሰች በኋላ የመጀመሪያ ባሏን ታገባለች። ሌላ ባል አግብታ መጣች። ለዚህ ብሎ ማግባት ክልክል በጣም ሐራም ሐራም ነው በጣም በተቻለን አተስሪህ ተስሪህ ማለት ተስሪህ ማለት ኢዝሃሩ ረግባ ፍላጎትን ግልጽ ማድረግ ነው። ሊተዘውጅሃ እሷን ለማግባት ያለን ፍላጎት ግልጽ ማድረግ ነው። ከአየቁለ ለምሳሌ ሌላትን ይመስል እጅ የምትቆጥረዋን ሂደ ተስሪህ በተስሪህ ሁለቱንም አይቻልም አይደል? በግልጽ ላግባት ብሎ መጠየቅ አይቻልም። ገይረ ረጅዕያዋንም ረጅዕያዋንም አይቻልም በግልጽ መጠየቅ። ተስሪህ ማለት ምን ማለት ነው? ኢዝሃሩ ረግባ ፍላጎትን ግልጽ ማድረግ ነው። ሲተዘውጅሃ እሷን ለማግባት ያለን ፍላጎት ግልጽ አድርጎ መናገር ነው። ታየቁነ ይህንን ይመስል ለምሳሌ ኡሪዱ እፈልጋለሁ አን አተዘወጀኪ ላገባሽ እኮ እፈልጋለሁ። ይህ ግልጽ ነው። ፊት ለፊት ሆና አረብያ ኡሪዱ አን አተዘወጀኪ ተስሪህ ነው ለአነሁ ምክንያቱም ለምን ተከለከለ ተስሪሁ? እሺ ረጅዕያዋ ላይ ይከለከል። ለምን በመጀመሪያ ባሏ ሁክም ስር ነውና ያለ ከኸይረ ረጅዕያዋ ሶስት ጊዜ ተፈታችሁ ኸይረ ረጅዕያ እኮ እሷ ላይ ተስሪህ ለምን ተከለከለ? ለአነሁ ምክንያቱም ይህ ግልጽ ይህ ግልጽ አረፍተ ነገር ቀድ የሕሚሉሃ አልሕርሱ ጉጉት ሊገፋፋት ይችላል። ቀድ የሕሚሉሃ ሊገፋፋትና ሊያነሳሳት ይችላል። አልሕርሱ ያላት ጉጉት ፍላጎት አለዚዋጅ ለትዳር ያላት ፍላጎት ሊገፋፋት ይችላል። አለል እንድትናገር ሊያነሳሳት ይችላል። ቢንቅባኢ ዒደትሃ እድዋ እንደተጠናቀቀ እንድትናገር ሊገፋፋት ይችላል። ቀብለ እንቅባኢሃ ከመጠናቀቁ በፊት ይዕለም በትክክል ማለት ነው። በትክክል ከመጠናቀቁ በፊት እጅ እኮ ጨርሻለሁ ልትል ትችላለች። በግልጽ ከተናገራለች። እኔ እኮ ላገባሽ እፈልጋለሁ። አሁን ሰሞኑን ቶሎ ትዳር ካላገኘ ምናምን ነገር ካለ የፈጠነ ነገር ከሆነ ልትል ትችላለች። በቃ ጨርሻለሁ እኮ ልትል ትችላለች። አልሂርስ አለ ዚዋጅ ለጋብቻ ያላት ፍላጎት ሊያነሳሳት ይችላል። አለል ኢኽባር እንድትናገር ያደርጋታል። ቢንጥባኢ በመጠናቀቁ ዒደትያ እጇዋ እንደተጠናቀቀ ልትናገር ትችላለች። ቀብለን ጥባኢሃ ከመጠናቀቁ በፊት ፊዕለን በትክክል ከመጠናቀቁ በፊት አልቋል እኮ ዒዳይ ልትል ሊያነሳሳት ይችላልና ተስሪሑ ክልክል የሆነ ይሄ ግልጽ ነው አይደል? ገብቷችኋል? ግልጽ የተከለከለው ለዚህ ቢኺላፊ ተዕሪድ በተዕሪድ ተቃራኒ ተዕሪድ ታዕሪድ ማለት ምንድን ነው? ማሸሞል ፈኢነሁ አሽሙር መናገር ገይሩ ሶሪሕን ግልጽ አይደለም ግልጽ ያልሆነ ማለት ነው። ገይሩ ሶሪሕ ግልጽ ያልሆነ ማለት ነው። ቢበያን ረግባ ፍላጎትን ግልጽ ስናደርግ ፍላጎትን ስናብራራ ሲተዘውጅሃ እሷን ለማግባት ፍላጎትን ሲገልጽ አንድ ሰው የሚያደርገው ንግግር ግልጽ ሳያደርግ ማለት ነው። ፈላ የተረተቡ አለይ በሱ ላይ ሊመጣበት አይችልም። መሕዙሩን መጥፎ ነገር ሊከሰት አይችልም። ወሊመፍሁም الآية الكريمة ከታላቋም አያ ደግሞ ችግር የለም የሚል ተገንዝበናል። ከላይ ተዕሪድ ማለት ነው። በኺላፍ ተዕሪድ በተዕሪድ ተቃራኒ ነው። ተስሪህ ክልክል ነው። ተስሪህ ክልክል ነው። በኺላፍ ተዕሪድ በአሽሙር ተቃራኒ ፈኢነሁ አሽሙር ገይሩ ሶሪህ ግልጽ አይደለም። አሽሙር ማለት አንቺ ዒዳሽን ከጨረሽ ባል ሞልቷል፣ ሁሉም አንቺን ፈላጊ የማይፈልግሽ የለም። ይሄ አሽሙር ነው። ምንም ማለት እኔም ከነሱ ውስጥ ነኝ ካለ ያጋጣሚ እንትን ሊሆን ይችላል ፈስ ሊሆን ይችላል። እንደዚህ ግልጽ ማድረግ የለበት ከእነ ገይሩ ሷሊህ ታሪፍ ገይሩ ሷሊህ ግልጽ ስላልሆነ ቢበያን ረግባ ያለን ፍላጎት ሲያብራሩ ግልጽ ስላልሆነ የተዘውጅሃ እሷን ለማግባት ከላይ የተረከቡ አለይ በተዕሪድ በአሽሙር አይፈጠርም። መህዙሩን መጥፎ ክልክል ነገር አይፈጠርም። ወሊመፍሁም አያ ከአያውም ደግሞ እንገነዘባለን አልከሪማ ከተከበረችውም አያ ደግሞ ታሪድ ችግር የለም የሚለው እንረዳለን። ወላ ጁናህ አለይኩም በእናንተ ላይ ችግር የለም ፊማ አረብቱም ቢህ በምታሸሙሩት ምን ኺጥበት ኒሳ ሴትን ለማጨት ብሏል አላህ ገይረ ረጅዕ የሆነችም ችግር የለም ብሏል። ወሚሳሉ ታሪድ የአሽሙር የአሽሙር ምሳሌ ከአየቁለ ከአየቁለ ይልን ይመስል እኒ እኔ እኮ ፊ ሚስሊኪ ሲሚስሊኪ ለእንዳንቺ አይነት ሴት ለራሂቡን መሰለች በጣም ፍላጎት አለኝ። ለምንድን ነው አሽሙር ነው ምሳሌ እኮ ነው። ወሚሳሉ ተዕሪድ የአሽሙር ምሳሌ አየቁለ የሚመስል እኔ እኔ ሲሚስሊኪ አንቺን ለመሰል ለአንቺ አይነት ሴት ለራሂቡን በጣም ፍላጎት አለኝ። መሰለን ለምሳሌ አገባሻለሁ ካለ ምን የሚሆነው ከሰው ነው የሚሆነው እያልኩ በቃ አረላ ገራስ ልጅ ነው ማለት ነው። አዝሙር ነው አዝሙር እኮ ማለት ተሞርቅ ያለው በዚህ በስንት ዙር የሚፈታ ነው አይደል? አየቁ ለይምን ይመስል እኔ እኔ ፊኒስ ልኬ እንዳንቺ አይነት ሴት ለራቤንም እፈልጋለሁ መሰለኝ ወይባሁ ልልሙዕተዳ الدال متقدر سيتي فقدا غير الم... غير الرجعيه رجعيه قال هنا فسجي يا تفتاشي معناته وين بقى المتبان غير الرجعيه ان تجيل من كل تفت كلامك ويباح للمعتد الدال متقدر واكيد فقد لك الدال متقدر كله اه غير الرجعيه له هنا ان تجيل من كل تفت عن التعريض عن التعريض لا تمر تعريضا باشمر من كل በአሽሙር ለተጠየቀችው ጥያቄ በአሽሙር ልትመልስ እኔም እኮ እንዳንተ አይነት ምን ነበር ያለው እሺ የአረብ ሀገሩን እኔ ሲምስልክ ለራህሁን አለ የአረብ ሀገር ሴት አሽሙር ስትመልስ ምን እኔ ሲምስልክ ራህሁን በቃ ጨረስኩ ማለት እኔም እንዳንተ ያለ እፈልጋለሁ ግልጽ ነው። ወይባሁ ሊልሙዕተዳ እዳ ለምትቆጥር ሴት ይፈቀድላታል። ገይረ ረጅዕያ ለሆነች ረጅዕያ ምን ምን አይፈቀድላትም ነው ያለው። ረጅዕያ ተስሪሁም አይፈቀድም፣ ተዕሪድም አይፈቀድላትም። መጀመሪያ ማሸመሩም አይፈቀድም፣ በግልጽም አይፈቀድም። ስትጠየቅ እሷም መመለስ አይፈቀድላትም። ተዕሪድ የሚበቃው ማን ላይ ነው? ገይረ ረጅዕያ ላይ ነው። ገይረ ረጅዕያ ላይ ተስሪህ አይቻልም፣ ተዕሪድ ግን ይቻላል። ታሪፍ ከተቻለ ለወንዱ እሷን በታሪፍ መመለስ ትችላለች ማለት ነው። ይሄን የቀረናል ወላ ይሕሉ ለሃ አይፈቀድላትም። አንቱ ጂበ መልስ ልትሰጥ አኔ ተስሪህ ለተስሪሁ ግን አይቻልም። ላገባሽ እፈልጋለሁ ቢላት እኔም ላገባህ እፈልጋለሁ አይቻልም። መልስም መስጠት የለባትም። በደንብ ነው ተጠይቀችው። ሐራም ነው፣ ክልክል ነው የጀመረው። ሰውየው ክልክል ነው የሰራው። ማግባት እፈልጋለሁ ብሎ መናገር አይቻልም አይቻልም። እናንተ አይነት ሴት እፈልጋለሁ ይህ እንደ ከተወሰደ አሽሙር ነው አሉት። ለሱ ለታሪፍ ታሪፍ ትችላለህ፣ ለተስሪህ ግን ታሪፍ ማትችል አይቻልም። ለተስሪህ ክልክ ነው፣ ማለት ያለበት። ወላ ይሕሉ አይበቃም ለሃ ለዚች ሴት ልጅ አንቱጂበ መልስ ልትሰጥ አኔት ተስሪህ በግልጽ ለተጠየቀችው ጥያቄ መልስ ልትሰጥ አይፈቀድላትም። በታሪፍ ከተጠየቀች ግን በታሪፍ መመለስ ትችላለች ወላ ዩባሑ አይፈቀድም ሊረጅዕየቲ ለረጅዕያዋ አንቱጂበ መልስ መስጠት መን ላጫተው ላ ተስሪሐን በተስሪህ መስጠት አትችልም። ወላ ተዕሪበን በአሽሙርም መልስ መስጠት አትችልም። ማን ከሆነች ማን ከሆነች ረጅዕያ ከሆነች ላ ተስሪሐን በግልጽም መልስ መስጠት አትችልም። ወላ ተዕሪበን በአሽሙርም መልስ መስጠት አትችልም። ረጅዕያ ከሆነች ገይረ ረጅዕያ በምን መልስ መስጠት ትችላለች? ምን ስትጠየቅ በመንሱክ ስትጠየቅ በተዕሪፍ በአሽሙር ከተጠየቀች በአሽሙር መመለስ ይፈቀድላታል። ገይረ ረጅዕያ በተስሪ ለተጠየቀችው ግን ዝም ነው ማለት ያለባት። በአሽሙርም ራሱ መስጠት አለ። አልገባችሁ? ግልጽ ነው አይደል? ሁለተኛ የሐሩሙል አቅድ እሺ አንድ አየን ማጨት አይፈቀድም። ተመለከትን ስለማጨት ስለመጠየቅ ሁለተኛ የሕሩሙል ዐቅድ ኒካህ ማሰር ሐራም ነው። አለል ሙዕተዳ እዳ አምስት ቁጥርን ሴት ማግባት ሐራም ነው። ምን ልገይር ሌላ ሰው ሂዳ ማግባት ክልክል ነው። የቀውሌ ተዓላ አላህ ብሏል፣ ወላ ተዕዚሙ እንዳትቆርጡ እንዳታስቡ፣ ዑቅደተን ኒካሒ ኒካህን ማግባትን ማሰርን እንዳታስቡት እያለ ቆርጣችሁ እንዳትነሱ እንዳታስቡ ወላ ተዕዚሙ እንዳትቆርጡ እንዳታስቡ፣ ዑቅደተን ኒካህ ኒካህን ማሰር እንዳታስቡ፣ ሐታ የብሉገል ኪታቡ ሐታ የብሉገል ኪታቡ እድሜው እስከሚደርስ ድረስ አጀለሁ ለተገደበለት ጊዜ ሀታ የብሉቀል ኪታቡ መጽሐፉ ወይንም ፈርዱ ግዳጁ እስከሚደርስ ድረስ አጀለሁ እስተወሰነለት ድረስ ሀታ የብሉቀል ዒዳ እንደ ነው። ዒዳው እስከሚደርስ አጀሉ ተገደበለት እስከሚደርስ ማለት ነው። እስከዛ ድረስ ኒካ እንዳታ ኒካ አይፈቀድም፣ አይሆንም። ቢታሰር ኒካው አይሆንም። ሐራም ሰራም አይደለም የሚባለው ኒካው አይሆንም መጀመሪያ ወላ ተዕዝሙ ቁርጣችሁ እንዳትነሱ እንዳታስቡ ዑቅደተ ኒካህ ኒካህ ማድረግ እንዳታስቡ ሀታ የብሉገል ኪታቡ ኪታቡ ማለት ምንድን ነው? ዒዳው ማለት እኮ ኪታብ ማለት ፈብሉገል ኪታቡ ሀታ የብሉገ አልዒዳ የዒዳው ዒዳው እስከሚደርስ አጀለ እዛው እድሜ የተገደበለት እድሜ እስከሚደርስ ድረስ እንዳታገር ኒካህ እንዳታስሩ እያለ ነው። ገብቷችኋል አይደል? ግልጽ አይደለም? ሀታ የብሎገል ኪታብ ኪታብ ማለት መጽሐፉ ጽሁፉ ውስጥ ያ የተወሰነው እንደማለት ነው። ፊርማው የተወሰነው የተገደበው ዒዳው ዒዳው እስከሚደርስ አጀሉ የተገደበለት ሶስት ወር የሚሆን ሶስት ቁር የሚሆን አራት ወር አስር ቀን የሚሆን እዛው ቦታው እስከሚደርስ ተወሰነ። ቃል ኢብኑ ከሲር ፊ ተፍሲራቸው ላይ ኢብኑ ከሲር ምን ይላሉ? አንደኛው ቮልዩም 509 ገጽ ላይ ሱረቱል በቀራ ያኒ ማለትም ማለት ሲተረጉሙ ወላ ተዕቂዱ አልዑቅዳ ያኒ ማለትም ወላ ተዕቂዱ እንዳታስሩ አልዑቅዳ እስራትን እንዳታስሩ ብኒካ ኒካህ እንዳታስሩ ሐታ ተንቀድ ልዕዳ ዕዳው እስከሚጠናቀቅ ድረስ ማለት ነው። ሐታ የብሉገል ኪታቡ ገደቡ እስከሚደርስ ድረስ ማለት ሐታ ተንቀድ ልዕዳ ዕዳው እስከሚጠናቀቅ ድረስ እንዳታስሩ። ወቀድ አጅመዐ ልዑለማ ዑለማ ሁሉ ተስማምተዋል አላ አነሁ ላ የሰሑ ልዓቅድ ኒካህ ማሰር እንደማይበቃ في مدة العدة በዕዳ እድሜ ውስጥ በዕዳ ውስጥ ኒካህ ማሰር አይፈቀድም አይቻልም ብለዋል። ኢጅማዕ አልዑለማ አለበት። ዑለማ ሁሉ ተስማምተው ደስ ይላል። ኒካው ራሱ ሊታሰራ ሰው በቃ ሊታሰር ራሱ አይፈቀድም። ቃኢዳ አልኡላ ምንድን ነው ያየነው? ማጨትና ማግባት እናየነው። ሁለቱንም ተመልክተናል። ተደዋበ በጣም ግልጽ ነው። ፋኢደታን ሁለት ፋኢዳዎችን እንይ። አልኡላ የመጀመሪያዋ ፋኢዳ መንቁልቀት የተፈታች ቀብለ ዱኹሊ ቀብለ ዱኹሊ ከመገባት ግንኙነት ከመደረግ በፊት የተፈታች ሴት መንቁልቀት የተፈታች ሴት ቀብለ ዱኹሊ ግንኙነት ሳያደርጓት በፊት የተፈታች ሴት ፈለይሰ አለይሃ ዒዳ ዒዳ የለባትም ዒዳ የለባትም ዒዳ ትቆጥር አገባት ወዲያው ፈታት ምንም ግንኙነት ሳያደርግ ዒዳ የለባትም ቀጥታ ማግባት ትችላለች ማለት ነው። ይህ ከኋላ የቀረ ነው። እንዴት ሁለተኛ? ምንም ችግር የለም። ምንም ችግር የለም። አዲስ ቢክራም ትሁን አግብታ የምታውቅም ይሁን እንዳገባች ይሄ ያገባት ባሏ ግንኙነት ሳደርግ አለ። እዳ የለባትም። በማግስቱ ሌላ ባል ማግባት ትችላለህ ባል አራት ወር ስቆይ ሶስት ወር ስቆይ ሶስት ምናምን የሚባል ነገር የለም። من طلقت የተፈታች ቀብለ ድኹሊ ግንኙነት ከመደረጉ በፊት የተፈታች ከለይሰ አለይሃ ዒዳ ዒዳ የለባትም። ቀውሊ ተዓላ አላህ በቁርአን እንዲህ ብሏል፣ ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢዛ ነካሕቱሙል ሙእሚናት አማኝ ሴቶችን ስታገቧቸው ثم ጠለቅቱሙሁነ ከዛ ከፈታችኋቸው ሚን ቀብሊ በፊት አንተ መስሁነ ሳትነኳቸው ግንኙነት ሳታደርጉ ከፈታችኋቸው ፈማለኩም ለእናንተ የላችሁም አለይህነ በእነሱ ላይ የለባችሁ የላችሁም ምን ዒዳ ዒዳ የላችሁም ተዕተዱና የምትቆጥሩት ዒዳ የለም ጥቅም አለና ነው ለወንዶች ጥቅም አለ ምን ልክ እንደፈታ ምንም ነገር የለም አለቀ ማለት ከፈታ ዒዳ የላትም መልሼ እሰራለሁ ማለት አይችልም እንደገና አዲስ process ነው የሚጀምረው ግንኙነት አንድ ቀን ግንኙነት አድርጎ ከፈታት ግን ምን ሆነ ምን አለ ሶስት ወር ድረስ ይጠብቃል እዛ መካከል ባስ ያደርጋል ሶስት ወር አራት ወር ክፍተት ይኖራል ከፈታት በኋላ ራሱ ሶስት ወር ክፍተት ሊኖረው ስለሚችል ብዙ ጥናት ካደረገ በኋላ ሊመልስ ይችላል። ያ ጥቅም ስላለ ነው። ከማለት ለእናንተ የላችሁም በእነሱ ላይ የለባችሁም አይደለም ያለው ለእናንተ ጥቅሙ ለወንዶች ነው ያደረገው ዒዳው። ዒዳው ጥቅሙ ለማን ነው? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ኢዛ ነካህቱሙል ሙእሚናት አማይ ሴቶችን ስታገቧቸው ثم ከዛ ካገባችሁ በኋላ ጠለቅኩሙና ከፈታችኋቸው ሚን ቀብሊ በፊት አንተ አንተመስሁነ ከመንካታችሁ በፊት መንካት ማለት ምንድነው? ግንኙነት ከማድረጋችሁ በፊት ማለት ነው። ከማለኩም ለእናንተ የላችሁም አለይህነ በሚስቶቻችሁ ላይ አግብታችሁ ግንኙነት ሳታደርጉ የፈታችኋቸው ሚስቶቻችሁ ላይ የላችሁም። ምን ምን ዒዳ የምትቆጥሩት ቀናት የለም ወራትም የለም። ታዕተዱናሃ የምትቆጥሩት የሆነ ዒዳ የላችሁም። እንደፈታችሁ ምንም የላችሁም። በቃ አልቋል። ሌላ ባል ማግባት ትችላለች። አልገባችሁም? ለወንዶቹ ነው ጥቅም አለው። ወንዶቹ የሚቆጥሩ ነው የሚቆጥሩ ስለምን እንደሆነ ታውቃለህ? ጥቅም ነው ጥቅም አላቸው። ልብስ ስትፈታት አንተ ለምሳሌ ሸርዕይ ከሆነ አንድ የቀራ ሰው ሚስቱን እንዳገባ ወዲያው ይፈታል። ግንኙነት አድርጎ ይፈታታል። ምን አለ? ሶስት ወር ተጠብቀዋል። የአጋጣሚ ምን ያደርጋል? በሶስት ወር ውስጥ ጥናት አድርጎ ይሄ ነገር ብትመለስ ይጠቅመኛል ወይስ አይጠቅመኝም ካለ ጊዜ አለ ጋስ አድርጎ ሊመለስ ይችላል። ስለዚህ ለወንዶች ጥቅም አድርጎታል አላህ ራሱ ግንኙነት አድርጎ መስራት ጥቅም አለው ለወንዶች ጋስ አድርጎ ከጥናት በኋላ ይመልሳልና አልገባችሁም? ወደ አሁኑ ዝም ብሎ ከፈታት ግን ምንድን ነው የምትሆኑ? ይበቃል። ይበቃል። ሰላም አለይኩም።